الصالحين وأشهد أن سيدنا وحبيبنا وشفيعنا محمد عبده ورسوله صلوات الله وسلامه عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ያው ዛሬ ልክ እንደ ሰበር ዜና ሰበር መልእክት ነው። ነገ የውም አረፋን በማስመልከት አላህ ረቡል ዒዘቲ ወልጀላል ከፈጠራቸው ቀናቶች ውስጥ ታላቁ ቀን የውም አረፋ እንደሆነ የሚያስረዱ ብዙ መረጃዎች አሉና እሱን በተመለከተ የሆነች ቃል ለመናገር ነው። እንሻላ የአንድን ቀድር የአንድን እቃ ውድነቱን ሰዎች ባወቁት ልክ ነው ለዛ የሚሰጡት ግምት ከፍም ዝቅም የሚለውና ባለማወቅ ውስጥ ብዙ ኪሳራዎች ስላሉ አላህ ከቀናትም ከሰዓታቶችም ከምንም ሁሉንም የሚያበላልጣቸው ነገራቶች አሉ። በሁሉም ፈጥሮ ወላሂ አላህ ይፈጥራል የኽሉቁ ማየሻ ወየኽታር ነው። አላህ ይፈጥራል የፈለገውን ከዛ ላይ ደግሞ ከሚፈጥራቸው ውስጥ ይመርጣል። ይሄ የአላህ